የራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። በዛሬው የታሪክ አምድ ትረካችን የታሪክ ምሁርና የመብት ታጋይ የሆነው አህመድዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የሚለውን መሳጭ መጽሐፉን ክፍል አምስት ሙሀባ አዘጋጅቶ ይጠባበቃችኋል። የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ምዕራፍ 1 የኢትዮጵያና የእስላም ግንኙነት የኢትዮጵያና የእስላም ግንኙነት የጀመረው እስላም ወደ የትኛውም ሀገር ከመድረሱ አስቀድሞ ነበር። እስላም ወደ ኢትዮጵያ የደረሰው ከቅድስቲቷ መካ ከተማ በመነሳት መዲና ከተማ እንኳን ሳይደርስ እንደነበር የታሪክ ድርሳናት ያስረዳሉ። ይህ ሊሆን የቻለው መካ ውስጥ ፈጣሪያቸውን በነጻነት ማምለክ ስላልቻሉ ወደ ሀበሻ አክሱም እንዲሰደዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን በመምከራቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንደ አውሮፓውያን አቆጣጠር በ610 የነብይነት ማዕረግ አግኝተው በመካ ወደ ኢስላም ጥሪ ማድረግ ጀመሩ። የእስላምን አህዳዊ ጥሪ ፈጽሞ መስማት ያልፈለጉት የመካ ቁረሾች በሙስሊሞች ላይ የቅጣት በትራቸውን አሳረፉ። አማኞች ግፍና መከራን አስተናገዱ። ችግርና እንግልት ተከተላቸው። ከእምነታቸው በመመለስ እንደነርሱ የጣዖት አምልኮ ይከተሉ ዘንድ ማዕቀብ፣ ስቃይና ጥቃት ተፈጸመባቸው። ነብዩ ሰለላሁ ዐለይሂ ወሰለም በባልደረቦቻቸው ላይ የሚፈጸመውን ጥቃት ሊከላከሉ እንደማይችሉ ሲገነዘቡ ወደ ሀበሻ ምድር እንዲሰደዱ መከሯቸው። እንዲህም አሏቸው፣ ወደ ሀበሻ ተሰደዱ። በእርሷ አንድ ንጉስ አለ፣ ከእርሱ ፊት ማንም ተበዳ አይሆንም። ስለዚህ ተሰደዱ፣ አላህ ካላችሁበት ሁኔታ አውጥቶ ድልን እስኪያጎናጽፋችሁ ድረስ በዚህም መሰረት የነብያቸውን ትዛዝ ተቀብለው በአምስተኛው የነብይነት ዓመት በረጀብ ወር እንደ አውሮፓውያን አቆጣጠር በ615 የመጀመሪያውን ስደት ሂጅራ ወደ ሀበሻ አደረጉ። 12 ሆነውም ተሰደዱ። በጀልባ ለአንድ ሰው ግማሽ ዲናር ከፍለው ወደ ሀበሻ ተጓዙ። ከስደተኞቹ መካከል የነብዩ መሐመድ ሶለላሁ ዐለይሂ ወሰለም ሴት ልጅ ሩቅያ ቢንት መሐመድና ባለቤቷ በኋላ ሶስተኛ ካሊፍ የሆኑት ኡስማን ቢን አፋን ይገኙበታል። በዚያም መኖር ጀመሩ። የሻባንና የረመዳንን ወሮች በነጻነት በሀበሻ ቆዩ። በረመዳን ወር ውስጥ የመካ ቁረሾች እስላምን ተቀብለው ከነብዩ ጋር ሰገዱ የሚል የተሳሳተ መረጃ ደረሳቸው። በዚህ ምክንያት በሸዋል ወር ወደ መካ ተመለሱ። ዳሩ ግን የደረሳቸው መረጃ ስተት ሆኖ አገኙት። እንዲያውም በሙስሊሞች ላይ የሚደርሰው መከራ መባባሱ ሰሙ። መካ ከተማም ላለመግባት ወሰኑ። አብደላ ኢብኑ መስዑድና ጥቂት ሰሃቦች ግን ወደ መካ ገቡ። ከመጀመሪያው ስደት የተመለሱት የነብዩ ሰለላሁ ዐለይሂ ወሰለም አማች ዑስማን ኢብኑ አፋን ለነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ መጀመሪያ ወደ ነጃሺ እንድንሰደድ ነገሩን። አሁንም ለሁለተኛ ጊዜ እየተሰደድን ነው ከኛ ጋር አይሰደዱምን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እናንተ የምትሰደዱት ወደ አላህና ወደ እኔ ነው ለእናንተ እነዚህ ሁለት ሂጅራዎች አሏችሁ አሏቸው ዑስማንም የአላህ መልእክተኛ ሆይ በቂያችን ነው ሲሉ መለሱ። ሰሃቦች ከሀበሻ ወደ መካ መመለሳቸውን ቁረሾች ሰሙ። ዳግም ስደት አስቸጋሪ ሆነ። ሆኖም በድብቅ አምልጠው ለሁለተኛ ጊዜ 83 ወንዶችና 18 ሴቶች ሆነው ወደ ሀበሻ ተሰደዱ። በሰላም ደረሱ። በገዛ ሀገራቸው ያጡትን የአምልኮ ነጻነት በሀበሻው መሪ አስሃማ ነጃሺ አገዛዝ ስር ተጎናጸፉ። የንጉስ አልነጃሺ ስም አልአስሃማ ቢን አብጀር ሲሆን በተለምዶ ነጃሺ በሚል ይታወቃሉ። ነጋሺ የሚለውን ለመግለጽ አረቦች ገ ድምጽ አረብኛ ስለሌለው በጋ ምትክ ጃ ድምጽ ተጠቅመው ነጃሺ ሲሉ ጠሩት። ይህ ስያሜ ለማንኛውም በሀበሻ ለነገሰ ንጉስ ይሰጥ ነበር። ይህንን ነጥብ ታዋቂው የታሪክ ጸሐፊ ኢብኑ ከልዱን ታሪክ ኢብኑ ከልዱን በተሰኘው መጽሐፍ ሲያብራራም ነጃሺ ማለት በሀበሻ ቋንቋ ነጋሽ፣ አንጋሽ ማለት ሲሆን አረቦች ግን ነጃሺ በማለት አነበቡት ሲል ይገልጸዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በሀበሻ የገጠማቸውን እንዲህ ሲሉ መስክረዋል። ሀበሻ ገባን፣ መልካም ጎረቤቶችንም አገኘን። በሃይማኖታችን ምክንያት የሚደረግብን ተጽዕኖ አልነበረም። አላህንም በሰላም መገዛት ጀመርን አንድም ችግር መከራ አላጋጠመንም የምንጠላውንም ነገር አልሰማንም ሙስሊሞች ከሀበሻው ንጉስ ነጃሽ አሳማ ሀገር ባገኙት ተድላና ደስታ ቁረሺዎች ቆጭቷቸዋል ሀበሻን ቀደም ሲል በንግድ የሚያውቋትን ሁለት ግለሰቦች ያቀፈ ልዑክ ለመላክ ወሰኑ። አብደላህ ቢን አቢ ረቢሃና አመር ኢብኑል አስ ተላኩ። ገጸ በረከቶችንም ይዘው ሀበሻ ደረሱ። በነጃሽ ላይ ተጽዕኖ ለማሳደርም እርሱን ከማግኘታቸው በፊት ለቀሳውስቱ ስጦታዎችን አበረከቱ። የመጡበትንም ዓላማ አስረዷቸው። ቀሳውስቱም ደግፏቸው። ከነጃሺ ፊት በቀረቡ ጊዜም አምር ኢብኑል አስ እንዲህ ሲል ተናገረም። ማገሮ የኛ ህዝብ አካል የሆኑ ቂላቂል ልጆች ይገኛሉ። የህዝቦቻቸውን ሃይማኖት ተዋል ወደ እርሱ ሃይማኖትም አልገቡም። እኛም ሆንን እርሱ የማያውቁት አዲስና መጤ ሃይማኖትን አምጥተዋል። እኛም ከህዝቦቻቸው መሪዎችና ልዑላን እንዲሁም ከአባቶቻቸው ከአጎቶቻቸውና ከቅርብ ዘመዶቻቸው ነው የተላክነው። ወደ እነርሱ ይመልሷቸው ዘንድ እንሻለን። እነርሱ ሹማምንቱ ከእነርሱ የላቁ አመለካከት ያላቸው ናቸው። በእነርሱ ላይ የፈጸሙትንም ነውር በሚገባ ያውቃሉ። ለዚህም የሚገባቸውን ቅጣት ስጧቸዋል። በስፍራ የነበሩ ቀሳውስት ለንጉሱ እንዲህ ሲሉ ሐሳባቸውን አቀረቡ። ንጉሥ ሆይ እነኚህ ሁለት ሰዎች የሚሉት እውነት ነው። የራሳቸው ወገኖች ስለነኚህ ስደተኞች የሚያቀርቡት ነገር ይበልጥ ተቀባይነት አለው። በእነሱ ላይ የፈጸሙትንም ነውር የሚያውቁት እነሱ ናቸው። ስለዚህ አሳልፈው ይስጧቸው፣ ወደ ሀገራቸውና ህዝባቸው ይመልሷቸው። ንጉስ አሳማ ቢን አብጀር ነጃሺ ግን ሁለቱንም ወገኖች ለመስማት ወሰኑ። የሰሃቦቹን ልዑክ የመራው ጃፈር ኢብኑ አቡ ጣሊብ ለንጉሱ እንዲህ ሲል መለሰ። ንጉስ ሆይ የድንቁርና ስርዓት ተከታዮች ህዝቦች ነበርን። ጣዖቶችን እንገዛለን፣ የበከተን በላለን ዝሙት እንፈጽማለን፣ ዝምድናን እንቆርጣለን፣ በጎረቤቶቻችን ላይ እኩይ ተግባር እንሰራለን። ጠንካራው የደካማውን ገንዘብ ይበላል። በዚህ አይነት ሁኔታ ላይ ያለን ነበር። ዘሩን እውነተኝነቱን ታማኝነቱንና ጨዋነቱን የምናውቀው መልእክተኛ አላህ ይላከልን ይህ ነብይ ወደ አላህ ጠራን አላህንም አንድ አድርገን እንድንገዛ እኛም ሆነን አባቶቻችን ስንገዛ የነበረውን ድንጋይና ጣዖት እንድንተው አስተማረን እውነት እንድንናገር አደራ እንድንጠብቅ ዝምድናን እንድንቀጥል ለጎረቤቶቻችን መልካም እንድንውል መከረን እንዲሁም እርም ከሆኑ ነገሮችና ደም ያለ አግባብ ከማፍሰስ እንድንቆጠብ አዘዘን። በተጨማሪም ዝሙት ከመፈጸም፣ በሐሰት ከመመስከር፣ የቲሞችን ገንዘብ ከመብላት፣ ጥብቅና ንጽህት የሆኑ ሴቶችን ከማነወር እንድንቆጠብ አዘዘን። አላህም ብቻ እንድናመልክና በእርሱም ላይ አንድም ነገር ሳናጋራ ሰላትንም እንድንሰግድ ዘካንም ልናወጣ ጾምንም ልንጾም አሳሰበን። እውነት ብለን ተቀበል ነው። ከአላህ ይዞ በመጣው ነገር ተከተል ነው። አላህን ብቻ መገዛት ጀመርን በርሱም ላይ ማጋራትን አቆምን አላህ ሐራም ያደረገውን ክልክል አደረገን የፈቀደውን ነገርም መፈጸም ጀመርን በዚህ የተነሳ ነው ወገኖቻችን ጠላት አድርገው ያዙና ኢሰብአዊ ድርጊቶችን የፈጸሙብን መከራ ሲበዛብን ከሃይማኖታችን ሊቀለብሱን ሲጫኑን ወደ እርሱ አገር መጣን ከሌሎች ንጉሶች እርሶን መርጠን ጥገኝነትን ጠየቅን ከእርሶም ዘንድ እንደማንበደል እርግጠኞች ነን በዚህን ጊዜ እስላም ኢየሱስን በመጥፎ እንደሚያወሳ ለንጉሱ ተናገረም። በጃፈር ንግግር ልባቸው የተነካው ንጉስ ከቁርአን እንዲያሰማቸው ጠየቁት። ጃፈርም ከቁርአን የመይረምን ምዕራፍ አነበበላቸው። ንጉሱ እጅግ ጥልቅ በሆነ ስሜት ያዳምጡት ነበር። እንባቸው ጢማቸውን እስኪያርሰው ድረስ አለቀሱ። በጥሞና ካዳመጡ በኋላ ስደተኞቹን ለልዑካኑ ላለመስጠት ወሰኑ። ከዚያም ይህና ኢሳ ይዞት የመጣው መልእክት ከአንድ ምንጭ የተቀዱ ናቸው አሉ። ቀጥለውም ለቁረሽ መልእክተኞች ሂዱ፣ ለናንተ አሳልፍ ያልሰጣቸው። ማንም በመጥፎ እንዳይቀርባቸው በአምላክ ስም ምላለው ይህ ሰው ያነበበው በወንጌል ከተጻፈው የዚህችን ስንጥር ያህል እንኳን የተለየ አይደለም ሲሉ ነጃሽ ተናገሩ። በአገራቸው ግዛት ያለምንም ችግር በነጻነት እንዲቆዩም ፈቀዱላቸው። የቁረሺ ልኡክም ዓላማው ሳይሳካለት ተመለሰም። የነጃሽን ሁኔታ ያስተዋሉ ክርስቲያኖች ተሰብስበው መጥተው ነጃሽን ሃይማኖታችንን ትተሃል በማለት ወቀሱት። አመጽም ተቀሰቀሰ። ነጃሽም ወደ ሰሃቦቹ በመላክ በሁለት ጀልባ ለጉዞ እንዲዘጋጁ አዘዘም። ይህንንም ያደረገው ድንገት ከተሸነፈ ወደ አገራቸው መሸሽ እንዲችሉ ነበር። እስላምንም መቀበሉን የሚገልጽ ደብዳቤ በመጻፍ ሰጣቸው። ሰሃቦች አብረውት ሊዋጉ ፈለጉ። ነጃሽ ግን ፈቃደኛ ሳይሆን ቀረም። አመፁን ለማኮላሸት ወደ አባይ ወንዝ አቅጣጫ ዘመተ። ነጃሽ ተሸንፎ የሃይማኖት ነፃነታቸውን የማይጠብቅ ንጉስ እንዳይመጣ ሳቦች ሰጉ። ማን ወደ ስፍራው ተጉዞ የጦርነቱን ዜና ያምጣልን ሲሉም ተወያዩ። በእድሜ ትንሹ ዙበይር ኢብኑ አዋም ተንቀሳቀሰ። ነጃሺ ዘመቻውን በድል እንዲወጡ ሰሃቦች ዱዓ ማድረግ ቀጠሉ። ነጃሺ በጦርነቱ ላይ ድል አደረገ። ዜናውን ዙበይር ለሰሃቦቹ አደረሰ። እጅግም ተደሰቱ። የደስታቸውን ወሰን ሲገልጹ እንዲያለ ያለ ደስታ አላየንም ሲሉ ነበር የተናገሩት። ሰሃቦች በነጻነት ሃይማኖታቸውን እየተገበሩ በሀበሻ ህይወታቸውን ቀጠሉ። የነብዩን ሰለላሁ ዐለይሂ ወሰለም ወደ መዲና መሰደድ ሲሰሙ 33 ወንዶችና 8 ሴቶች ሆነው ከሀበሻ ወደ መዲና ተመለሱ። እንደ ኢብኑል መስዑድ ያሉ ወደ መዲና ተመልሰው ማክሰኞ 13 ማርች 624 በተካሄደው የበድር ጦርነት ላይ ተሳትፈዋል። አክሱም በስደት የመጡትና የኋላ ኋላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልተቤት ለመሆን የታደሉት ኡማ ሰላማና ኡሙ ሀቢባ የአክሱም ማርያም ጽዮን ቤተክርስቲያን ጎብኝተዋል። በሳይ አልቡሃሪ ሐዲስ ጥራዝ ላይ በተዘገበው መሰረት በጉብኝታቸው ወቅት በቤተ ክርስቲያኒቱ የተመለከቱትን የጻድቃን ምስሎች ወደ አገራቸው ከተመለሱ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረዋቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከመካከላቸው ጻድቅ ሰው ሲሞት በመቃብሩ ስፍራ ላይ የአምልኮ ቤትን ይገነባሉ። እነዚህንም ምስሎች ከውስጡ ያደርጋሉ። እነዚህንን የሚያደርጉት በአላህ ዘንድ ይበልጥ መጥፎ ፍጡራን ናቸው ሲሉም መልሰውላቸዋል።